أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን ተፍሲር በድምፅ የምትከታተሉ ሁሉ ዛሬ የምናየው ሱረቱል ዩሱፍ ከ68 እስከ 92 حيث أمرهم لذو علم لما علمناه ولكن أكثر الناس لا يعلمون ولما دخلوا تبتئس بما كانوا يعملون فلما جهزهم بجهادهم جعل السقاية في رحل أخيه ثم أذن جعل جعل السقاية في رحل أخيه ثم أذن مؤذن أيتها العير إنكم لسارقون قالوا وأقبلوا عليهم ماذا تفقدون قالوا نفقد صواع الملك ولمن جاء به حمل بعير وأنا به زعيم زعيم وجاء إخوة يوسف يوسف ወንድሞች መጡ አለ አላህ ዩሱፍ ወንድሞች ነበሩት ያን ሁሉ ወንጀል ወንጅለው ያን ሁሉ ጥፋት አጥፍተው አላህ ስብሓንሁ ወተዓላ ወንድምነታቸውን አልቀማቸውም ወንድሞቹ ናቸው የዩሱፍ ወንድሞች መጡና ፈደኸሉ አለይ ዩሱፍ ስልጣን ይዘዋል ብለናል ዩሱፍ ስልጣኑን በያዘበት ቦታ መጥተው እሱ ጋር ገቡ ይላል شلتك طول طيب جزاك الله خيرا أبو محمد وجاء إخوة يوسف سورة يوسف أمساس من تنجا لا يتكاتلوا سورة يوسف أمساس من تنجا وجاء إخوة يوسف يا يوسف وندموش مكنا فدخلوا عليه يوسف وانبراتشو الشولاي بتكمة طبت زفانات الشولاي يبالوا يوسف قامت تنا قبو فعرفهم አወቋቸው ወሁም ለሁ ሙንኪሩን እነሱ ግን አልጠበቋቸውም ገለነዋል ተሽጧል ተለውጧል አገር ትቷል ነበርና የሚታሰበው አላወቋቸውም አለ የወጋ ቢረሳ የተወጋ ይረሳ ይሌል እነሱ ምን አለባቸው ተላቀዋል አይደል እንዴ አግንተነዋል ብለው ነበር የሚያስቡት እኮ ተሽጧል ብለው ነው የሚያስቡት ሄዷል ብለው ነው የሚያስጠብቁት የነበረው ላኪን አላህ ስብሓንሁ ወተዓላ አንጃሁ ከዚያ ነፃ ማውጣት ብቻ ሳይሆን ስልጣንም ሰጣቸውና እነሱ አሁን እሳቸውን ጠያቂ ሆነው ሊገቡ ነው ማመልከቻ ይዘው ሲገቡ ረሃብ ነበር ሀገራቸው ላይ ድርቅ ነበር ያንን ድርቅ ሊቋቋሙት የሚችሉት እነሱ እዚያ ሀገር ሄደው እህል ሲያመጡ ነው የእህል ሚኒስቴር ደግሞ የግብርና ሚኒስቴር እሳቸው ሆነዋል። አሁን እሳቸው ያላሉት ነገር ለማንም እንዳይሆን ተወስኗል። ጉዳዩ ከማን ነው የሚገኘው ነገር ሲባል እዚህ ውስጥ ያለ ባለስልጣን ሰው እያለ ማን ይባላል? እንግዲህ ግቡና ታውታላችሁ። ሲገቡ ዩሱፍ ናቸው። እሳቸው ማንም ዩሱፍ ይሆኑ አይሆኑ አላወቁ። መቼም አንድ ይሆናል ብለው ገብተው ማመልከቻ ሲያው ሲያዋቸው እሳቸው ያውቃሉ። እኒያ ሰዎች ናቸው፣ እኒያ ወንድሞቻቸው የአባት ልጆች ወለማ ጀሃዘሁም ቢጀሃዚህም ዝግጅታቸውን አሟልተው ሲሸኟቸው ጊዜ ቃለእቱኒ ቢአኺን ለኩም ሚን አቢኩም የአባታችሁ ከአባታችሁ የሆነ አንድ ወንድም ቀርቷቸዋል እሱንም ይዛችሁት ነው አሉ እንደው ጉድ እኮ ነው ሰው ምን ካልነቃ ምንም አይነቃ የሚባል ነገር ነው እንጂ ወንድማችሁን አምጡ ሲሉ ሰው አይጠረጠርም የእነሱን ወንድም ምን አሳወቀው ንጉሱ ሌላ ሰው ቢሆን ይህ ሰው የአባት ወንድም አላ ተረውን አኒ ኡፊል ከይለ ዋነ ኸይሩል ሙንዚሪን እኔ አሰፋፈር እንዴት እንደማቅ ጥሩ ስፍር እንደሰፈርኩላችሁ ጥሩ አስተናጋጅ እንደሆንኩ አላያችሁኝም ስለዚህ አደራችሁ ስትመጡ የአባታችሁን ልጅ ጥላችሁ እንዳትመጡ فإن لم تأتوني به فلا كيل لكم عندي ولا تقربوني እሱን ይዛችሁ ካልመጣችሁ እኔ ጋር ምንም ነገር አታገኙም እንዳትቀርቡ እንኳን መምጣት አይደለም ለመኑ ከዚያ በአንድ በኩል ደግሞ ያስፈራራል ባለስልጣን እንዲህ ነው በአንድ በኩል ይለምናል ይለማመጣል ማሻ ስልጣኑን ትቶ እንዲህ ማድረግ እየቻለ ይለምናል በአንድ በኩል ደግሞ ይህን ካላረግ እርምጃ ወስዳለሁ ቃሉ ሰኑራዊዱ አንሁ አባሁ እንግዲህ ምን እናደርጋለን ከዚህ በፊት እንኳን ችግር አለን ከአባቱ ጋር በዚህ ጉዳይ ላይ ቢሆንም ግን አባቱን እንለምናለን አባቱ ጋራ የሆነ ችግር እንዳላቸው እዚሁ ነገሯቸው አረጋገጡ እንደው አልተሳሳትኩም ያው ልጅ ያ እነዚያው ሰዎች ናቸው አሉ ሰኑራዊዱ አንሁ አባ ወይና ለፋይሉ ይህን ማድረግ እንገደዳለን ምክንያቱም እሱን ካላመጣን አይሰጣችሁም ተብለናላ وقال لفتيانه لسراتኞቹ አሉ ዩሱፍ اجعلوا بضاعتهم في رحالهم ያመጡት ጨውን ምናምኑን በጨው ነበር የሚገዛው በዛ ጊዜ ብር ላይኖር ይችላል ያመጡትን ጌጣጌጥ እቃውን የገዙበትን ለእህሉ መግዣ የተጠቀሙትን እቃ መልሱላቸው ይጃሉ ቢዛተሁም ፊ ሪሓሊህም እቃዎቹ ዕቃቸው ውስጥ አርጉላቸው ለአለሁም ያሪፉነሃ ኢዘ እንቀለቡ ኢላ አህሊህም ለአለሁም የርጅዑን ምናልባት ሲመለሱ ይህንን ከባድ ውለታ ምን እንዳረግንላቸው እህሉንም ሰጥተን ንብረታቸውንም መልሰን ይህንን ካመጣችሁ እንሰጣችኋለን ብለን ውለታ ስናበዛባቸው ተመልሰው ለመምጣት እንዲበቁ ነው። አለበለዚያማ ማውቃቸዋለሁ እኔ እኮ ገሌ ነኝ የታባታችሁ ቢሏቸው ወጥተው ነው የሚቀሩት፣ ይደነግጣሉ። አሁን እያባበሉ ነው። አያችሁ ነቢያት እንዴት ጠንካራ ሰዎች እንደሆኑ እስቲ ራሳችሁን እዚያ ቦታ አድርጉ ወንድማችሁ ነው ቀብሯችኋል ጉድጓድ ወርውሯችኋል ስልጣን አገኛችሁ እናንተ ባለስልጣኖች ሁናችሁ ፈላጭ ቆራጭ ከሆናችሁበት ቦታ ጠያቂ ሁነው መጡ እንዲህ ታባብሏቸዋላችሁ ገና ሲመጡ ነበር ንገሯቸው የምትሉ ስሜን ንገሩ፣ አካባቢዬን ንገሩ፣ ታሪኬን ንገሩ ነበር የሚባለው አይደል? ቢያንስ ይወቅ፣ አንገቱን ይድፋ። እንዴት እንዚህ ይንቦጣርብኛል፣ እዚህ እንዴት ደረቱን ይነፋብኛል፣ ያረገውን ረስቶ ነው ወይ? ቢያንስ ቢያንስ ሳናሸሙራቸው እንልካለን። እሳቸው ግን የሚችሉትን ያልተለማመጧቸው እንዲመለሱ ይህንንም አረገዋሉ ለዓለሁም የርጅዑነ ኢለይና ወደኛ እንዲመለሱ እኮ ብዬ ነው መልሰው እንዲመጡ እንዳይደናገጡ ምንም ኢሕሳስ ስሜት እንዳይኖራቸው فلما رجعوا إلى أبيهم قالوا يا أبانا منع منا الكيل አባታችን ከዚህ በኋላ እኮ እንዳንገዛ ተከለከልነ فارسل معنا أخانا نقتل وإنا له لحافظون እንድናገኝ እንድናሰፍር ከፈለግ እንዲህ እንዲቆረስልን ከፈለግ ቀለም እንዲሰጠን የምትፈልግ ከሆነ ወንድማችንን አብረህ ላከው እኛ እንደ ድሮ ምን ቀልድ እንዳይመስልህ ለሐፊዙነ ለሁ እንጠብቀዋለን እኛ የዩሱፍ ነገር አይደገምም قال هل آمنكم عليه ኢላ ከማ አሚንቱኩም አላ አኺህ ሚን ቀብል እሱን እንዴት አምኜ ሰጣችኋለሁ በእሱ ላይ አመንኳችሁ ማለት እኮ ከዚህ በፊት በዩሱፍ ላይ እንዳመንኳችሁ ማለት ነው ፈላሁ ኸይሩን ሓፊظን ለመሆኑ እኮ በጥበቃ በኩል እንዳላህ ያለ ማን አለ አላህ ነው የበለጠ ጠባቂ ወሁወ አርሐሙ ራሒሚን አዛኙ ሁሉ ካሁሉ አዛኝ የሆነው አላህ እሱ ነው ወለማ ፈተሑ መታዓሁም ወጀድ ገና ዕቃቸውን ሳያራግፉ እኮ ነው ደግሞ ይህን የሚናገሩት ቸኩለዋላ ወለማ ፈተሑ መታዓሁም እቃዎቻቸውን ሲከፍሉ ሲከፍቱ ወጀዱ ቢضዓተሁም ሩደት ኢለይህም እህሉን የገዙበት መሳሪያ እቃ እነጨው እነ ምናምን በሙሉ እዛ ተመልሰው አብረው አገኟቸው ቃሉ ያ አባና ማ ነብጊ አባታችን ምን ያስፈልገናል هذه بضاعتنا ردت إلينا ይኸው ዕቃችን ራሷ ተመልሳልናለች ወነሚሩ አህለና ቤተሰቦቻችንን እንገዛላቸዋለን እንሸምትላቸዋለን ወነሕፈዙ አኻና እኛውን የሚጠበቅብን ወንድማችሁን አምጡ ነው የተባለው ወንድማችንን በስነ ስርዓቱ እየጠበቅነ ለራሳችን ጥቅም ስንል ለቤተሰቡ ህልውና ስንል ይዘን ሄደን መሸመት ነው ያለብን ከዚህ ሌላ ምን ያስፈልገናል ወነዛዱ ከይለ በዒር እሱ በመሄዱ እኮ ደግሞ አንጎዳም የአንድ ግመል ደግሞ እኮ ጭነት ይጨመርልናል እሱ ሲባል ذلك كيل يسير ይሄኮ ቀላል ስፍራት ነው ቀላል ግዢ ነው አሉ አይ على الملك غنى ለኛ ከባድ ይመስለናል እንጂ ለሱ አንድ ግመል መጨመር የአንድ ግመል ጭነት ነው መጨመር ቀላል ነው ካዝናውን በሰፊው አይተናል ቀላል ሰው እንዳይመስልህ قال لن أرسله معكم حتى تؤتوني موثقا من الله لتأتونني به لا يحاط بكم ተገዳችሁ ተከባችሁ ከአቅማችሁ በላይ በሆነ ነገር ካልሆነ በስተቀር ልጅን ይዛችሁልኝ እንድትመጡ ቃል ኪዳን ካልገባችሁልኝ በስተቀር አልሰጣችሁም በር እየከፈቱ እኮ ነው እሳቸው ያስቸግሩት የዚያን ጊዜም ዩሱፍን ሲሰጡ ምንድን ነው ያሉት أخاف أن يأكله الذئب ይላሉ ሲመለሱ በቀጥታ ያችን ቃል አስተካክሎ አረፍተ ነገሯን copy paste አደረጓትና ይሄ ምንድነው ትንሽ ማስተካከያ modify የሚባል ነገር አለ አረፍተ ነገሩ ቅደም ተከተሉን አስተካክሎ ያው እኮ የፈራሁ ነገር ተከሰተ በላል ያሏቸው እዚህም ምን አሉ ኢላ ይሐጠ ቢኩም በላይ ከሆነማ አቀበላለሁ ነው እሳቸው ሐቂቃው ነው የሚናገሩት ፈለማ አተውሁ መውሲቀሁም ቃል ኪዳኑን ሲሉ ሲገቡላቸው ቃለ አላሁ ቃል አላህ አይደለም አላህ አለ አይደለም ቃል አሉ ማን ዩሱፍ ያዕቁብ አሉ ምን አሉ አላሁ አላማ ማ ነቁሉ ወኪል። እንግዲህ እኛም እንደ ሰው ይህንን ብለናል። አላህ እኛ በምንለው ወኪላችን እሱ ነው። የሁሉም የእናንተም የኔም ኃላፊ እሱ ነው፣ ያውቅባችኋል። ወቃለ ያ በነይ እንግዲህ አሉና ተነሱ፣ ተዘጋጁ። ልጆቹ እንዲሄዱ ሰውየውም አብረክር ተባለ። ቃለ ያ ልጆቼ ሆይ ያ በኒየ ያ ልጆቼ ያ ቢሆን ልጅ ሆይ ማቆላመጥ ነው። በንየ ግን ልጆች ሆይ ላ ተድኹሉ ሚን አብዋ ሚን ባብን ዋሂድ በአንድ በር ባካችሁ አትግቡ። ተንጋግታችሁ በአንድ በር አትግቡ። ወድኹሉ ሚን አብዋብን ሙተፈሪቃ በተለያዩ በር ግቡና እያንዳንዳችሁ አንድ ላይ ሆናችሁ ሳይሆን ተነጣጥላችሁ ግቡ። እንዲ አንድ ላይ ግር ብላችሁ ስትገቡ መልካችኋን፣ ቁመታችሁ ተመሳሳይ ምናምን ስትሆኑ አይን ያርፍባችኋል ብዬ ነው አሉ። የአንዳንድ እናቶች ልቦና ካልሆነ ይህን ጥሩ አባት እውነት ይሄን ያህል ያስባል لا تدخلوا من باب واحد وادخلوا من ابواب متفرقه وما اغني عنكم من الله من شيء الله شاباك انجي كالله من أملك كلاكل الله توالتلو إن الحكم الا لله ውሳኔ እኮ الله ብቻ الله ما ማድረግ የፈለገውን እሱ ነው የሚያደርገው عليه توكلت بس لا ተመካሁ وعليه فليتوكل المتوكلون የሚመካ ሁሉ በሱ ላይ ነው መመካ በሱ ላይ የተመካ ያዋጣዋል ከሱ ውጭ የተመካ ደግሞ ለማን ማን ለማን ይመካል ለምንድን ነው ምን አብዋብ ሙተፈሪቃ ግቡ ያሏቸው ادخلوا من باب واحد لا تدخلوا من باب واحد وادخلوا من ابواب متفرقه ለምን አያችሁ አባት ለልጆች እንዴት እንደሚጓጓ ምን ሊመጣ ይችላል? አስር ሰው ተሰባስቦ አንድ ላይ ቢገባ ወንድማማቾች አስባችሁ ታውቃላችሁ? አሁን ልጆቻችሁን ባካችሁ አንድ ላይ ግር ብላችሁ አትሉ። እናቶችማ እኮ ከዚህ የበለጠ ነው የሚሉ እናቶች ምን እንደሚሉ ታውቃላችሁ? ወደ ሰርግ ሲሄዱ ልጆቻቸው እኮ በአንድ ትራንስፖርት እንዲሄዱ አይፈቅዱላቸው። ቶስ አንተ በሌላ መኪና አንቺ አሁን እናት ውስጥ ያለ ኸያል ተመልከቱ ይሄ የፊተኛው መኪና እንኳን ገደል ቢገባ ሁለቱ ልጆች ይሞታሉ ስንት ይተርፋል ሌሎቹ ይተርፋሉ ማለት ነው ولما دخلوا من حيث امرهم ابوهم አባታቸውን ምክር መስማት ጀምረዋል ተጠቅመዋል አባታቸው ባዘዟቸው በኩል ሲገቡ ما كان يغني عنهم من الله من شيء ዩሱፍ እኮ ከአላህ ውሳኔ የሚያድኗቸው ምንም አልነበረም ኢላ ሐጀተን ፊ ነፍሲ ያዕቁበ ቀዳሃ አላህ ስብሓንሁ ወተዓላ ሊፈጽማት የፈለገ ዩሱፍ ልቦና ውስጥ የነበረች ሀጃ ሊፈጽም ካልሆነ በስተቀር እንዲሁ ዩሱፍ በአንድ በኩል ገብተው በአንድ አይን በልቷቸው አግኝቷቸው ተነክተው ተረግመው ሐስደዋቸው እንዳይባል የዩሱፍን ሀጃ ለማውጣት እንጂ የተወሰነባቸው ያዕቁብ ያዕቁብ አንድ ነገር ሊፈዚዷቸው አልነበረም አላህ ከወሰነው ነገር ምንም መውጣት አልነበረም ምንም የሚያድን ነገር አልነበረም وإنه لذو علم لما علمناه يعقوب الله سبحانه وتعالى كاستمارو يمياك بزو تمرت ينبرو لذو علم غزير لما علمناه ولكن أكثر الناس لا يعلمون يا يعقوب علم يا يعقوب تلكنه آياكم ولما دخلوا على يوسف يوسف قال سيقبوا آوى إليه أخاه አሁን እንግዲህ ያበጠው ይፈንዳው ወንድማቸውን ሲያዩ አልቻሉትም መቆጣጠር አልቻሉም ወንድማቸውን አቀፉ አዋ ኢለይህ አኻ ቃል እኒ አነ አኹክ እኔ ወንድምህ ነኝ ፈላ ተብተኢስ ቢማ ካኑ ያዕመሉን እነዚህ ወንድሞቻችን ይሰሩት በነበረው ግፍና ደባ ተስፋ አትቁረጥ ይኸው አላህ እዚህ ያደረሰን አይደል ትኖራለች የተባለች ነፍስ ይኸው ኖርን ፈለማ ጀሃዘሁም ቢጀሃዝህም ዝግጅት አድርገው ሲሸኟቸው ጀዓለ ሲቃየተ ፊ ረሕሊ አኺ አሁን ማናውቋል ወንድማማቾች እናትና አባት ልጆች አውቀዋል ሌሎቹ አላወቁ እቃቸውን አዘጋጅተው እህላቸውን ሰፍረው ሲሰጧቸው እቃቸውን እነሱ ጋር አንድ እቃ ከነሱ ውስጥ አደረጉ ጀዓለ ሲቃየተ ፊ ረሕሊ አኺ መስፈሪያውን ቁናውን ከወንድማቸው እቃ ውስጥ አደረጉ ثم أذن مؤذن أيتها العر إنكم لسارقون ودفلا ይሄ ቡድን ምንድን ነው ሌባ ነው መሰል እንዴ ሰረቃችሁ እንዲ አሏቸው አዋጅ ታወጀ ያዟቸው ይፈተሻሉ ተባለ ቃሉ واقبلوا عليهم ماذا تفقدون እንደው እኛ ነገር እንደው መቼም አይሳካልን ምን ጠፋችሁ ደግሞ አሉ ቃሉ ነፍኺዱ ስዋዕ አልመሊክ የንጉሱን ቁና ነው ያጣ ነው ወሊመን ጃአ ብሂ ሒብሉ በዒር ራሱ አምኖ እኛ እጅ ሳናጋልጠው ፈልጎ ያመጣልንና ያገኘልን የአንድ ግመል ጭነት እንሰጠዋለን ወአነ ብሂ ዘዒም እኔ በዚህ ላይ ዋስትና ወስዳለሁኝ አሉ ዩሱፍ ቃሉ ተላህ አላህ በአላህ ይሁንብን ለቀድ አሊምቱም ማጂና ሊኑፍሲደ ፊል አርድ ወማ ኩና ሳሪኪን ታውቃላችሁ እኛ መሬት ላይ ልናበላሽ ልናጠፋ አልመጣንም በሌብነት አንታወቅም እኛ እኮ ነብይ ነን የነብይ ልጆች ነን ቸግሮ እንዴነት እንዲህ አደረገን እንጂ አሉ ቃሉ فما جزاؤه إن كنتم كاذبين ከተገኘባችሁ ውስጥ ዋሽታችሁ እኛ ቃው እናንተ ጋር እንዳለ አውቀናል፣ ግን ራሳችሁን ብታጋልጡና ብትሸለሙ ይሻላችሁ ነበር። አሁን ወደ ፍተሻ ልንገደድ ነው። ተፈትሾ የተገኘበት ሰው ምን ይሁን አሏቸው። ሊያስወስኗቸው እኮ ነው قالوا جزاؤه من وجد في رحله فهو جزاؤه እቃው የተገኘበት ሰው ራሱ ይሰጠዋለን የፈለገው ያደርገዋል ንጉሱ አሉ كذلك نجزي الظالمين ግፈኛን እንዲህ ነው ሂሳብ የምንከፍለው አሉ فبدأ بأوعيتهم قبل وعاء أخيه ከወንድማቸው እቃ በፊት የነሱ እቃ እንዲፈተሽ አደረጉ በፍጹም አልተገኘም ይኸው ይኸው ንጹህ ነን እያሉ አያቸው አይደል ንጹህነታችን እያሉ እሳቸው እቃ ጋር ተደረሰ ثم استخرجها من وعاء أخيه አው ማውቆ የደበቁት ልጆች አይደል ከወንድማቸው እቃ አወጡና ይኸው ተገኘባችሁ ከእናንተ ቡድን አሉ كذلك كدنا ليوسف ልክ እንዲህ ተንኮል አስተማር ነው ዩሱፍን አለ አላህ ما كان ليأخذ أخاه في دين الملك إلا أن يشاء الله بدرو هق بيون በድሮ አስተዳደር ቢሆን እሳቸው ባሉበት መንግስት ራሱ የመጣውን ወንድማቸውን የሚያስቀሩበት ዘይቤ አልነበረም የአላህ ፍላጎት ሆነና እንዲህ ያለ ዘዴ ሰጣቸው እንጂ ማለት ነው ነርፈዑ ደረጃት መን ነሻ የፈለግነውን ሰው ደረጃውን ከፍ እናደርገዋለን ወፈውቀ ኩል ዚ ዕልምን ዓሊም ከአዋቂዎች በላይ አዋቂ አለና አዋቂዎች ነን ብለው የሚያስቡ ከሆኑ ከነሱ በላይ ዩሱፍ ወንድሙን እንዴት እንደሚያስቀር አሳወቅ ነውና የማስቀሪያ ዘዴ ሰጠነው ነው አንዳንዱ እንዴት ነው ዩሱፍ እንዲህ ለፍደው ነው የሚያደርጉት ለምንድን ነው ዳር ዳሩ ዙሪያውን የሚሄዱት በቃ ይሄ ወንድሜ ነው ደህና ሁኑ እናንተ ከፈለጋችሁ አባት እናቶቻችሁን ይዛችሁ ነው እኔ ወንድማችሁ ነኝ ብለው ባጭሩ ለምን አላደረጉ አንደኛ እኛን ማን ይቀስስልን እንደዚህ ያለ ታሪክ ሁለተኛ ማዋዛት እኮ ነው አንዳንድ ሰው የሆነ እንደው በኸይር ነገር ራሱ ስታስደነግጠው እኮ አልችለው ይልና ጥሎ ይጠፋል በጣም ነበር የሚደነግጡ ቃሉ እየስሪ ቃሉ አለ እሱ አሁንም መጀመሪያም ችግር አለች አይደል እንስርቅ አይ ከሱ ነው የተገኘው ዘራቸው ነው አሉ በእናታቸው ታዲያ በማን ዘር ሊባል ነው አባትየው አባትየው ማዘር ከሆነ እነሱ ሊሆኑ እየስሪቅ ተሰረቀ የሰው የሰርቆ ተገኛለን እኛም በሱ ላይ ዋስትና መውሰዳችን ነው የቸገረን እንዲ አፈርና ፈቀድ ሰረቀ አሁን ለሁ ሚን ቀብል የእሱ ወንድም ነበረው ድሮ የኛ እንደዚሁ የአባታችን ልጅ ልክ እንደሱ ሰርቆ ያውቃላሉ። ግን ሰርቆ ያውቃሉ አይ ምናል ሲገሏቸው ያላፈሩ ሰረቁ ብሎ መዋሸቱ በሳቸው ላይ ምን ይከብዳል የሚያሳፍረው ይሄ የሚዋሽበት የፈለገውን ማድረግ በሚችልበት ጊዜ መዋሸታቸው ነው ድሮ ያ ነገር ሲፈጸም እንቃርገው በገመድ ወርውረው እዚያ ውስጥ ነው የኖሯቸው ምንም ያቅም አልነበራቸው አሁን ግን እኮ ትልቅ ነገር ላይ ነው ያለው ሰው አይጠራጠርም فأسرها يوسف في نفسه ይችን ሚስጥር ዩሱፍ አሁንም በራሳቸው ደብቀው ያዟል እንዲህ ተብሎ አሁን እዚህ ጫፍ ላይ አድርሰው አትናገርም ዝም በል ማላውቅ መሰለ እኔ ዩሱፍ ነኝ አትልም አንድ ሰው ምን አለ አይ አላህ አለ እንዴት እንዲሁ አላህ ይችን መሬት ይችን ዓለም እንዳስተዳድር እንደው ስልጣን በሰጠኝ ኦ ላንተ ቢሰጥ ስንት ቀን አንድ አንዲት ቀን እንኳን አረ አንዱ ቀን ረጅም ነው አለ እንደው እንዲህ ኳስ እንዲህ አንጥሬ ተመልሳ እስከምትወርድ ድረስ በሰጠኛለ ምን ነው ቢያንስ ቢያንስ የምፈልገው ሰጥቻ ወርድ ነበር አለ ያረግ እኮ ነው ከፈለገ የመጀመሪያ ገሌ የሚባል ሰው ይገድያለሁ ገሌ ሹሚያለሁ ሊል እኮ ነው ዩሱፍ አሰራሃ ዩሱፍ ውስጣቸው ድብቅ አድርገው አፍነው ያዟል እኒህ ሰዎች አንዳንድ ጊዜ እኮ የታሪክ ጸሐፊዎች ምን እንደምታውቃላችሁ እንደኛ ሰው አልነበሩም ወይ ይላሉ እኮ ምን ቢጨክኑ ነው እንዴት ቢችሉት ነው እንዴት ትዕግስቱን አላህ ቢሰጣቸው ነው ስሜት እንዴት ተቋቁመው እንደሄዱ አይታቸዋል? ዩሱፍ ያ ይቅር ደግሞ ስልጣን ላይ ሆነው እንኳን ስልጣን ለምን ሰብስበህ አታስራቸውም አላላቸውም ላ ላ ላ فأسرها يوسف في نفسه ولم يبدها لهم ለእነሱ ሚስጥሯን ተው የዚህ ታሪክ እንኳን እንዲህ አልነበረም አላሉ ቃል አንቱም ሸሩ መካነን እናንተ መጥፎ ሰዎች ናቸው ወላሁ አዕለሙ ቢማ ተሲፉን አላህ የምትሉትን ነገር ውስጡን ያውቃል አሏቸው ቃሉ ያ አዩሃ አልዓዚዝ ንጉሥ ሆይ አሉ እነ ለሁ አበን ሸይኸን ከቢረን አሁን የቸገረን ቅድም የወሰንነው ውሳኔ ልክ ነበር ግን እዚህ ልጅ ላይ ሌላ ችግር አለብን አሏቸው ምን እነ ለሁ አበን ሸይኸን ከቢረን ሽማግሌ የሆነ አባት አለው ፈኹዝ አሐደና መካነ እርግጥ ዕቃው የተገኘበት ሰው እያዝ ነው ያለው በእሱ ላይ መጥቶበታል አሁን ጥለን ከሄድን ግን በጣም እንዲያው ሌላ ችግር አለን ቀደም ሲል የማይነገር ለአንተ ሚስጥር የቤተሰብ ሚስጥር ነው ለአንተ አይነገርም አሁን ደግሞ ይህንን ከጨመርንበት ይባባሳል ብለን እንፈራለንና ለዚህ ችግር ላለመጋለጥ ከመካከላችን የፈለግከውን ያዝና ልቀቅልን አሏቸው قال معاذ الله أن نأخذه إلا من وجدنا متاعنا عنده እቃውን የሰረቀው ሌባችንን ነው ምን ይዘው እንጂ ሌባው ሌላ ተቀጨው ሌላ እንዴት ይሆናል ማዓዝ አላህ አላህ ይጠብቀኝ እንዴ አላደርግም አሉ ኢና ኢዘን ለዛሊሙን እሱን ለቀን እናንተን ብናስቀር ግፍ ነው የግፍ ግፍ ነው አሉ ግፍነቱ የለ አይመስላችሁ ወንድም ለቅቄ እናንተ አጥፊዎች ትናንትም ዛሬም ስታጠፉ ደግሞ እናንተን ወንድም አስቀርቻ አሁንም ልንከባከብ ያው መከረኛው አባቴ ልጆቼ ብለው ይዘው ሲመጡ የዚያን ቀን ማድረገውን አረጋለሁ እንጂ አሁንማ ወንድሜን ሰጥቼ መለወጥ እኮ ችግር አልነበረውም ላ ሊቀጡ አይደለ እሳቸው ወንድምየው የሚቀረው ሊቀጣ ነው እንዴ ሊሾም እኮ ነው ከዚያ በኋላ ምክትል አስተዳዳሪ ሊሆን አይደል ያገር እና እናንተን ይዘን እሱን መልቀቅ በፍጹም አይሆንም አሉ فلما استيأسوا منه ከእሳቸው ተስፋ ሲቆርጡ እሱን አንለቅም እቃው ተገኘ ወንድም ልጃች ልጅ ስለሰረቀ ተያዘ ብላችሁ እዛው ታረቁ አባታችሁ ጋር ድሮም ስንት ስራ ሰርታችሁ ታርቃችሁ ኑራችኋል ነው ፈለመ ስተይአሱ ሚንሁ ከእሱ ተስፋ ሲቆርጡ ከለሱ ነጅየን ከለሱ ተጓዙ ዕተዘሉ ነጅየን እስበራሳቸው እያወሩ እንዲሁ ምን ምን ይውጠናል ምን እንበል ምን ብል ምን ዘዴ እንዘይድ እያሉ ማለት ነው እየተወያዩ እስ በራሳቸው ሚስጥር እያወሩ ቃለ ከቢሩሁም ትልቃቸው አለ አለ አለም ታለሙ أن أباكم قد أخذ عليكم موثقا من الله ومن قبل ما فرطتم في يوسف እናንተ አታውቁም በዚህ ልጅ አባታችሁ የያዘባችሁን ቃል ኪዳን አታውቁም ከዚያ በፊት ደግሞ በዩሱፍ ላይ የሰራችሁትን ግፍ አታስታውሱም ስለዚህ ፈለን አብረሐ አልአርድ ይህም መሬት አልለቅም ሐታ የእዘነ ሊ አቢ አባቴ እስከሚፈቅድልኝ ድረስ አው የሕኩም አላሁ ሊ ወይ አላህ የሚፈልገውን ውሳኔ እስከሚወስንብኝ ድረስ ወሁወ ኸይሩ ልሐኪሚን የፍትህ ሰጪዎች ሁሉ ምርጥ ነውና እሱ የሚለውን ይበል እንጂ አሁንስ ግፋችን በዛ ዩሱፍን እንዲህ አረግ ነው በልጅነት የዩሱፍ እንደማንም ተብሎ ተለቅሶ ተለቅሶ ሲረሳልን ደግሞ አሁንም ደግሞ እንግሊዝ ለነርን ደግሞ አባታችን ነገረ ለተእቱነኒ ቢሂ ኢላ ዩሓጡ ቢኩም ተብለ ምን ልናደርግ ነው? እርጅዑ ኢላ አቢኩም አባታችሁ ጋር ሂዱና ፈቁሉ ያ አባና ኢነ ብነከ ሰረቃ ልጅ የኛው አደራ ያልከን ሰረቀ ወማ ሸሂድና ኢላ ቢማ አሊምና እኛ የገባንን የተናገርነው ከኋላ ያለ ፊልም ምን እንዳለ የምናቀው ነገር የለም ሰረቀ ቃተገኘበት ተያዘ ወማ ኩና ሊልገይቢ ሐፊዚን አንተ ጋር ቃል ስንገባ ሰርቆ ይያዝብናል ብለን በፍጹም አልጠበቅንም እንደው ተኩላው እንዳይበላው ጅብ እንዳይበላው ነበር واسأل القرية التي كنا فيها የነበርንበትን መንደር ልጠይቅ ትችላለህ والعير التي أقبلنا فيها አብረናቸው የመጣናቸው የንግድ ማህበረሰቦችንም ልጠይቅ ትችላለህ ወይና ለሳዲቁን እኛ ያሁን የምንናገረው እውነተኞች ነን የሆነውን ነገር ነው የምንነግርህ አሏቸው ቃል ያዕቁብ አሉ በል ሰወለት ለኩም አንፉስኩም አምራ አሁንስ አበዛችሁ ነፍሳችሁ የሆነ ነገር አሱባላ አሱባችኋል አሱባላችኋለች ማለት ነው ፈሶብሩን ጀሚል ምን ያደርጋለሁ ታዲያ አባት ከልጁ ጋር ምን ይሆናል ሶብሩን ጀሚል ፈሊየ ሶብሩን ጀሚል እኔ ምንም አደርገው ነገር የለኝም መልካም ትግስት ነው የሚገባኝ አሰ ላሁ አን የእትየኒ ጀሚዓን ምኑ ይታወቃል ከአላህ ተስፋ አደርጋለሁ ሁላቸውንም አንድ ላይ እንዲያመጣልኝ إنه هو العليم الحكيم الله سببني أنا واكي وسنو النار وتولى عنهم لتحجوا ناظرنا وقال عنه يا أسف على يوسف يا أسف على يوسف فيوسف لا يأذن يعزن اللوان وبيضت عيناه من الحزن عينات جونت أكي كهذا يتنسى فهو كظيم እሳቸው በጣም ተቸግረው አስበው قالوا تالله تفتأ تذكر يوسف تالله بالله ينبه لا تفتأوا تفتأوا لا تفتأوا كحرف القسم بهلا فعل مضارع كمتى محذوف ሊሆን حرف ሊኖር እንደሚችል በአረቦች ዘንድ የተለመደ ነው قالوا تالله تفتأ لا تفتأ تذكر يوسف يوسفን ከማውጣት አሁንም አላቆምክም حتى تكون حرضا ለሰዎች መሳቂያ እስከምትሆን ድረስ አው ተኩነ من الهالكين ወይም ከጠፉት እስከምትሆን ድረስ قال إنما أشكو بثي وحزني إلى الله إن يبقوا سموتين ما سموتوا هزنين يمنا قربوا ودا الله بتشانو وأعلموا من الله ما لا تعلمون إن يسل الله دمو إن أنت ما تاوقتن أو قالو يا بني الجوج اذهبوا استهدوا فتحسسوا فتحسسوا أدمتوا من يوسف وأخيه يوسفنا وندم نستي استاوسو ولا تيأسوا من روح الله كالله هزنا التسفات تقرطوا انه لا ييأس من روح الله الا القوم الكافرون كالله رحمه السائل مقرط كهدي قال كالهون بستكر فلما دخلوا عليه يوسف قاسي قبوه እንትና ማን ነው ቃሉ ያው ዩሱፍ ጋር ሲሄዱ ቃሉ ያ አዩሃ ልዓዚዝ መሰና ወአህለና አዱሩ እኛንም ቤተሰቦቻችንንም ችግር አጋጥሞናል ወጂእና ቢቢዳዓትን ሙዝጃቲን የማይረባ የሸቀጥ መግዣ ይዘን መጥተናል አይ ቢደራሂመ መድፉዓትን ላ የቅበሉሃ ናሱ ሊረዳአቲሃ ምንም ብዙ ቁም ነገር ያለው ዋጋ ይዘን ያልመጣንም ሰዎች የሚንቁት ነገር ነው ሙስጃት ማለት የተናቀ ችላ የተባለ ውዳቂ ትርፍራፊ ርጋፊ ነው ይዘን የመጣ ነው አሉ ፋውፊ ለነ ልከይል ያው እንደተለመደው ስፍሩን መቼት አሟላልን ወተሰደቅ አለይና ሌላም ጨምረህ ሰደቃ ስጠን إن الله يجزي المتصدقين صدقا يميستوتن الله يودالنا قال ألو هل علمتم ما فعلتم بيوسف وأخيه إذ أنتم جاهلون ዩሱፍና ወንድሙን እናንተ ሳታውቁ የሰራችሁባቸውን ታስታውሳላችሁ ቃሉ አኢነከ ለአንተ ዩሱፍ አንተ ዩሱፍ ነህ ማለት ነው قال أنا يوسف وهذا أخي قد من الله علينا እኔ ዩሱፍ ነኝ ይሄ ወንድሜ ነው አላህ ስብሓንሁ ወተዓላ ተስፋውን ሰጥቶን ረሕመቱን ችሮልን ይሄው አገናኝቶናል እነሁ መን የተቂ ወየስቢር አላህን የሚፈራና የሚታገል ፈኢነ አላህ ላ ዩዲዑ አጅረ ልሙሕሲኒን የመልካም ሰሪዎችን ዋጋ ስለማያጠፋ እንዲህ አረገ አሏቸው ቃሉ ተላህ በአላህ ይሁንብህ ለቀድ አሰረከ አላሁ አለይና አላህ በእኛ ላይ መረጠህ ማለት ነው ወይን ኩና ለኻጢኢን ወይና ኩና ለኻጢኢን እኛ የተሳሳትን ነበርን በዚህ ተግባራችን ቃል ላ ተስሪበ አለይኩም ልየውም እናንተን የሚወቅስ ማንም የለም አትወቀሱም ወቀሳ ፈጽሞ የለባችሁም የግፊሩ ላሁ ለኩም አላህ ይማራችሁ ሰውየው እኮ ለምን ገለመጣችሁ ብሎ እንኳን አፉት አይደለም አምሳ ሽማግሌ ሲሄድ እንዲህ ብሎኝ አረዛ ጥግ ነው ጉድጓድ ውስጥ የወረወሩትን ልጆቹን ወንድሞቹን አፉ ብያችኋለሁ አላህ ይማራችሁ እንደው ማንም እንዳይወቅሳችሁ لا تثريب عليكم يغفر الله لكم وهو أرحم الراحمين يا ذا يجل وذا الله إماراتكم